የአፋር ብሔራዊ ክልል ከላይ ከተጠቀሱት ተፈጥሯዊ ጸጋዎች ሌላ አካባቢው ለክልሉ የቱሪዝም ኢንዱስትሪ ልማት ማበብ የሚያግዙ የተለያዩ ታሪካዊና ጥንታዊ መስጊዶች፣ እድሜ ጠገብ አብያተ መንግስታትና ታሪካዊ ስፍራዎች፣ የአለት ላይ ስዕሎች፣ ሌሎች ቅርጻ ቅርጾችና ሐውልቶች እንዲሁም የዋሻ ውስጥ ስዕሎች ይገኙበታል። በአፍሪካ ብቸኛ የሆነውና በሳህራ በረሃ በቱሪስቶች ዘንድ የበረሃው መርከብ በመባል የሚታወቀው ግመል ከአፋር ክልል በረሃሌ ሐመድ ኤለም እስከ ክልሉ አጎራባች አጉላ ትግራይ ክልል የሚደርሰውን አውራ መንገድ ተከትለው ጨው ተጭነው በረድፍ ሲጓዙ ማየት ልብን ያማልላል። ይህም ሌላው የቱሪስት መስህብ ነው። ከጊዜ ወደ ጊዜ የቱሪስቶችን ቀልብ እየሳበ የመጣው የኤርታሌ እሳተ ገሞራ ሁለት ተራራ ተፈጥሮን ከማድረቅ ባሻገር ለማመን እስከሚያጠራጠር ድረስ ሕሊናን የሚገዛ የተፈጥሮ ክስተት ለማየት የሚያስችል በመሆኑ ብዙዎች የሚናፍቁት ሆኗል። ገጽ 22 ክልሉ የአፍዴራ ሐይቅ፣ የዳሎል ረባዳማ ምድር፣ የዶቤ ባህላዊ የጨው አምረቻ፣ የአፍ አምቦና የግመሬ ሐይቆች፣ የበረሃሌ ህብረ ቀለም የጨው ተራራ እንዲሁም የአንጉዴ ራስ የተሰኘው ብሔራዊ ፓርክና ሌሎች የውጭና የሀገር ውስጥ ጎብኚዎችን ቀልብ የሚገዙ የተፈጥሮ መስህቦችም ይገኙበታል። ኢትዮጵያ ስምንተኛ ዓመት ቁጥር አራት በመጠኑ ተሻሽሎ የቀረበ መልመጃዎች ክፍል አንድ አንብቦ መረዳት ቀጣዮቹን ጥያቄዎች በቃል መልሱ። አንድ የአፋር ብሔራዊ ክልልን ብቻ ሳይሆን ኢትዮጵያንም የታሪክ አሻራና የቅርስ ባለቤት መሆኗን አመላካች ከሆኑት ጉዳዮች ጥቂቶቹን ጥቀሱ። ሁለት በ1996 ዓ ም የክልሉ የህዝብ ብዛት 1.5 ሚሊዮን እንደነበረ ምንባቡ ይገልጻል። ለመሆኑ የክልሉ የህዝብ ብዛት በ1997 እና በ1998 ዓ ም ምን ያህል የሚሆን ይመስላችኋል? ሶስት የአፋር ብሔራዊ ክልል ካለው የተፈጥሮ ጸጋዎች አንጻር ከቱሪዝም ማግኘት የሚገባውን ያህል ገቢ እንዳያገኝ ያደረጉት ሁኔታዎች ምን ምን ናቸው? አራት ግመልን የበረሃው መርከብ ያሰኙት ሁኔታዎች ምን ይመስላችኋል? አምስት ምንባቡን ካነበባችሁ በኋላ ጽሑፉ ያሳደረባችሁን ስሜት ለመምህራችሁ በየተራ ግለጹ። ክፍል ሁለት መጽሐፍ የሚከተሉትን አረፍተ ነገሮች ቅደም ተከተል እያስተካከላችሁ አንቀጽ መስርቱ። አንድ ሀ ይህ ብቻ ሳይሆን ከዚህ በተለየም ምክንያት ደን የሚመነጠርበት ሁኔታ አለ። ገጽ 23 ለ ለደኖች ያለ ርኅራኄ መጨፍጨፍ የእርሻ መሬት መስፋፋት ብቸኛ ምክንያት አይደለም። አመርሃ በእነዚህና በመሳሰሉት ምክንያቶች የተባባሰው የደን ምንጠራ ዓለማችንን ወደ በረሃማነት ለመቀየር እየተካሄደ ያለ ዘመቻ ይመስላል። መ ለግጦሽ መሬት ለማገዶና ለግንባታ እየተባለ ዛፎች ተመልሰው በማያቆጠቁጡበት ሁኔታ ይመነጠራሉ። ሰ ማህበረሰቦች ከደኑ ተጠቃሚ ወይም የጥቅም ተጋሪ በማይሆኑበት ጊዜ በበቀለኛነት ወይም በግዴለሽነት መንፈስ ደኑን ሊያጠፉት ይችላሉ። ሁለት ሀ በዚህ አድካሚ ውድድር ባለፉት አርባ ዓመታት ከሰባት ሀገር ብቻ የተገኙ አትሌቶች ውድድር ከመጨረስ አልፈው በማራቶን የዓለምን ክብረ ወሰን በማሻሻል በዓለም ስፖርት ታሪክ ልዩ ስፍራ ይዘው ይገኛሉ። ለ በረጅም ርቀት የሩጫ ውድድር ከፍተኛውን ርቀት የሚሸፍነው ማራቶን ነው። አመርሃ በማራቶን ውድድር ማሸነፍ ታላቅ ክብር ሲሆን ውድድሩን መጨረሱ በራሱ ትልቅ ድል ነው። መ ይህ ውድድር የ42 ኪሎ ሜትር ከ195 ሜትር ሩጫ በመሆኑ አድካሚና ጥንካሬን የሚጠይቅ ነው። ሰ ይህንን ውድድር የጀመሩ ተወዳዳሪዎች በሙሉ የጨረሱበት ጊዜ አለ ለማለት ግን አይቻልም። ለሚከተሉት ጥያቄዎች በጽሑፍ የተብራራ መልስ ስጡ። አንድ የታሪክ አሻራ ከሆኑት የክልሉ ስፍራዎች መካከል ስለ ሀዳር፣ በጎና፣ መልካ ወደር ወዘተ የበለጠ ግንዛቤ ለመጨበጥ ከታሪክ መምህራን ጋር ቃለመጠይቅ በማካሄድ ከምልልሱ የጨበጣችሁትን ውጤት በዘገባ መልክ ለመምህራችሁ አቅርቡ። ሁለት ቱሪዝም አንዳንዴ ጭስ አልባ ኢንዱስትሪ በመባል ይታወቃል። ለዚህም ስያሜው ምክንያት ይሆናሉ ብላችሁ የምትገምቷቸውን ነጥቦች ከአንድ አንቀጽ ባልበለጠ መጠን አጠናቅራችሁ ለክፍል ጓደኞቻችሁ አሰሙ። ገጽ 24 የማስታወሻ አወሳሰድ ከሬዲዮ፣ ከቴሌቪዥን፣ ከሲኒማ ወዘተ ጠቃሚ መልእክቶች ሊሰበሰቡ ይችላሉ። ከቤተ መጻሕፍት ከሚገኙ ምንጮችም መረጃዎች ይገኛሉ። ከነዚህ ልዩ ልዩ የመረጃ ምንጮች የአስራ አንደኛ ክፍል የአማርኛ የተማሪ መጽሐፍ ካሴት አንድ side B ገጽ 24 የማስታወሻ አወሳሰድ ከሬዲዮ፣ ከቴሌቪዥን፣ ከሲኒማ ወዘተ ጠቃሚ መልእክቶች ሊሰበሰቡ ይችላሉ። ከቤተ መጽሐፍት ከሚገኙ ምንጮችም መረጃዎች ይገኛሉ። ከእነዚህ ልዩ ልዩ የመረጃ ምንጮች የሚወሰዱትን ማስታወሻዎች የቀጥተኛ ጥቅስ፣ የግለ ገለጻ ወይም የጭምቅ ሀሳብ መልክ ሊኖራቸው ይችላል። ለመሆኑ ቀጥተኛ ጥቅስ፣ ግለ ገለጻ ወይም ጭምቅ ሀሳብ ስንል ምን ማለታችን ነው? ቀጥተኛ ጥቅስ direct quotation ካነበብነው ካዳመጥነውና ከተመለከትነው የመረጃ ምንጭ ውስጥ የተገኘውን ሀሳብ እንዳለ ቃል በቃል ወስደን የምንጠቀምበት ከሆነ እንዲህ አይነቱ አወሳሰድ ቀጥተኛ ጥቅስን መሰረት ያደረገ አጠቃቀም ነው። ቀጥተኛ ጥቅስ አጭር ወይም ረጅም ሊሆን ይችላል። አራት መስመርና ከዚያ በታች የሆነ የሀሳብ ውሰት አጭር ጥቅስ ሲሰኝ፣ አራት መስመርና ከዚህ በላይ የሆነ የሀሳብ ውሰት ደግሞ ረጅም ጥቅስ ይባላል። አጭር ጥቅስ በጽሑፍ ውስጥ ተካቶ ሲቀርብ ከጽሑፉ አካል ተነጥሎ ሳይወጣ በጥቅስ ምልክት ተለይቶ ይቀመጣል። ረጅም ጥቅስ ግን ከዋናው የጽሑፍ አካል ተነጥሎ ወደ መሃል ገባ ተደርጎ ይሰፍራል። ረጅም ጥቅስ በቀጫጭን መስመሮች መጻፍና ወደ መሃል ገባ ተደርጎ መስፈሩ ጥቅስነቱን ስለሚያመለክቱ የጥቅስ ምልክት አያሻውም። ከዚህም በተጨማሪ በአጭርም ሆነ በረጅም ጥቅስ መክፈቻ ወይም መዝጊያ ላይ ጥቅሱ የተወሰደበት ምንጭ መጠቀስ ይኖርበታል። ግለ ገለጻ ፓራፍሬዝ ካነበብነውና ካዳመጥነውና ከተመለከትነው የመረጃ ምንጭ ውስጥ የተገኘውን ሀሳብ በራሳችን አባባል ስልትና ለዛ ስናቀርብ አቀራረባችን ግለ ገለጻ ይሰኛል። ይህም የጸሐፊውን ሀሳብ ሳይለቁ በራስ መንገድ የማቅረብ ስልት ነው። ከዚህ በተጨማሪም ከምንጩ የተገኘው ሀሳብ እንዳይዛነፍ ጥንቃቄ ማድረግ አስፈላጊ ነው። ግለ ገለጻ ሲሰፍር የጥቅስ ምልክት አይደረግበትም። ነገር ግን ምንጩን መጥቀስ ሊዘነጋ አይገባም። ገጽ 25 ጭምቅ ሀሳብ ሰመሪ ከምንጩ የተወሰደው ሀሳብ በራስ አገላለጽ ስልትና ለዛ አጥሮ ሲቀርብ ጭምቅ ሀሳብ ይሰኛል የሌላን ሰው ሰፊ ሀሳብ በጭምቅ ሀሳብ አሳጥሮ ለማቅረብ እንዲቻል በቅድሚያ ማዕከላዊ ሀሳብን መለየት ያስፈልገናል ዋናውንና ማዕከላዊን ሀሳብ መለየት ከተቻለ ሀሳቡን አሳጥሮ ለማቅረብ ይቀላል በዚህ ጊዜ ጭምቅ ሀሳቡ የጥቅስ ምልክት አይደረግበትም ነገር ግን ለቀጥተኛ ጥቅስና ለግለ ገለጻ እንደሚደረገው ሁሉ ምንጩን መጥቀስ ያስፈልጋል። ቀጥተኛ ጥቅስ፣ ግለ ገለጻና ጭምቅ ሀሳብ የምንፈልገውን መረጃ እንዴት መውሰድ እንዳለብን የሚጠቁሙን ሲሆኑ አጠቃሎና መግቢያ ደግሞ የመረጃ ምንጮች ናቸው። አለምሸቱ እሸቱ 1992 መሰረታዊ የምርምርና የዘገባ አጻጻፍ ከገጽ 25 እስከ 37 በመጠኑ ተሻሽሎ የተወሰደ